ቢስሚላህ ራህማን ራሂም ይህ የአቂዳ ትምህርት አስረኛው ክፍል ነው አልহামዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ወባዕድ ወደ ፕሮግራማችን ተከታታዮች ቀደም ሲል በነበረው ፕሮግራማችን ላይ ከዛም በፊት በተከታታይ እየተመለከትን የነበረው የሰው ልጆች ከትክክለኛው አቂዳ እንዲወጡ የሚያደርጓቸው ሰበቦች ወይም ምክንያቶች ምንድናቸው የሚል ነበረ። እዚያ ላይ ወደ አምስት ነጥቦችን ተመልክተናል። ሰዎች ከትክክለኛው መንገድ ከትክክለኛው ተውሂድ እንዲያፈነግጡ የሚያደርጋቸው ቀሪዎቹን ደግሞ ዛሬ እናያቸውና በስተመጨረሻም ያው ሁሉንም ነጥቦች በማጠቃለያነት እንመለከታቸዋለን። ያለነው ገጽ አርማ ላይ ነው። መጽሐፍ ይዛችሁ ለምትከታተሉ እዚህ ቦታ ላይ ወሚን አስባብ ልንሒራፍ አን ልዓቂደት ሰሒሃ ማለት ነው ከትክክለኛ አቂዳ ለማፈንገጥ ከሚጋብዙ ምክንያቶች አንዱ ኢትባኡ ሱቡል ይባላል የጥመት መንገዶችን መከተል ነው የእውነት መንገድ አንድ ነው ከእውነት ባሻገር ስህተት እንጂ ሁለተኛ ሶስተኛ አራተኛ መንገድ ተብሎ የሚቀመጥ ነገር የለም ቁርአኑ እንዳስቀመጠው ፈማዛ ባዕደ ልሐቅ ኢለ ضላል ነው የሚለው ከእውነት ባሻገር ጥመት እንጂ ሌላ ምን ሊኖር ይችላል ሁለተኛ እውነት አይኖርም በመሰረቱ ከዚህ አንጻር የሐቅ መንገድ አንድ ነው ከዚያ ከሐቅ መንገድ ውጪ ያሉ ሁሉም መንገዶች ወደ አላህ ይወስዳሉ ሁሉም መንገዶች ወደ ትክክለኛው ዲን ያደርሳሉ ብሎ ማሰብ ስህተት ነው ሐቅ ሐቅ ነው መስመሩ አንድ ነው ወሚማ ይዱሉ አላ ዛሊከ ይህንን ከሚያመለክቱት የቁርአን ጥቅሶች መካከል ሱረቱ ላንዓም 153 ቁጥር ላይ ያለው አንቀጽ ይጠቀሳል አላህ Subhanahu Wa Ta'ala እዚህ አንቀጽ ላይ ምን ይላል ወአነ ሃዳ ሲራጢ ሙስተቂመን ፈተቢዑሁ ይሄ የኔ መንገድ ነው አለ አላህ Subhanahu Wa Ta'ala ሙስተቂመን ቀጥተኛ ሲሆን አለ እንግዲህ በነቢያችን ሰለላሁ ዐለይሂ ወሰለም ላይ አላህ ያወረደው በጅብሪል አማካኝነት ለነቢዩ ሰለላሁ ዐለይሂ ወሰለም ያደረሳቸው መንገድ ይሄ የኔ መንገድ ነው አላህ እስልምናን ማለት ነው ትክክለኛውን ነቢዩ ሰለላሁ ዐለይሂ ወሰለም ያስተማሩትን መንገድ እየጠሩበት ያለውን ይሄ የኔ መንገዴ ነው በላቸው ይላቸዋል ጌታቸው አላህ Subhanahu Wa Ta'ala ሙስተቂመን ቀጥተኛ ሲሆን ፈተቢዑሁ ተከተሉት በላቸው ወላ ተተቢኡ ሱቡላ ከትክክለኛው መንገድ ያፈነገጡ የሆኑ ሌሎችን መንገድ አትከተሉ አለ። ሱቡል የሰቢል የብዙ ቁጥር ነው። ሰቢል ማለት መንገድ ማለት ነው። ሱቡል ሲባል ይሄ ሱቡል ስንል የብዙ ቁጥሩ ነው እና ይሄ የኔ መንገዴ ነው ቀጥተኛ ሲሆን ተከተሉት አለና አላህ ሱብሓነሁ ወተዓላ ወላ ተተቢኡ ሱቡላ ከዚያ ያፈነገጡ የሆኑ ሌሎችን መንገዶች አትከተሉ የተከተላችሁ እንደሆነ ምን ያጋጥማችኋል አለ ፈተፈረቀ ቢኩም አንሰቢሊሂ እናንተን ከአላህ መንገድ ከሰቢሉ ከትክክለኛ ከዋናው መንገድ ያርቀዋችኋልና እነዚህ መንገዶች ማለት ነው እናንተን ከዋናው መንገድ ያስወጧችኋል መጋቢ መንገዶችን ተውና ዋናውን ሐዲድ ዋናውን ይሄ ቀጥተኛው መንገድ ዋናውን ሻሪዑን ቀጥ ያለውን ጎዳና ይዛችሁ ተከተሉ ማለቱ ነው። ግራ ቀኝ እነዚህ መጋቢ መንገዶች አቋራጭ ናቸው ብላችሁ በአቋራጭ ቶሎ እንደርሳለን ብላችሁ ያልሆነ መንገዶች ውስጥ እንዳትገቡ ብሎ አላህ ስብሓንሁ ወተዓላ አስቀምጧል። ይህንን ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሀዲሳቸው ላይ አብዱላህ ብን መስዑድ ረዲየላሁ አንሁ እንደገለጸው በአንድ ወቅት ላይ ኢማሙ አህመድ የዘገቡት ሀዲስ ላይ ሼኹል አርናኡጥ ሐሰን ነው ያሉት ምን ይላሉ አብዱላህ ኢብኑ መስዑድ ኸጣ ረሱሉላህ ሰለላሁ ዐለይሂ ወሰለም ኸጣን ቢየዲሂ ነቢያችን ሰለላሁ ዐለይሂ ወሰለም በእጃቸው መስመር አሰመሩና ثم قال هذا سبيل الله مستقيما አሸዋው ላይ እንግዲህ አስምረው ለሷሃቦቻቸው መሬቱ ላይ ሲያሳዩአቸው ይሄ ቀጥተኛ ሲሆን የአላህ Subhanahu Wa Ta'ala መንገድ ነው አሉ ወደ ጀነት የሚያደርሰው መንገድ አንድ ነው ثم خط ايمينه وشماله ከዛ ከግራና ከቀኝ ያሉትን መንገዶችን ነቢዩ ሰለላሁ ዐለይሂ ወሰለም ከዋናው መስመር በግራና በቀኝ መጋቢ መንገዶችን ሰሩ። ልክ ለምሳሌ ዋና መንገድ አውራ ጎዳና አስቡትና ከዛ ወደ መንደር ወደ ምናምን የሚያስገቡ አቋራጭ መንገዶች ወደ ሌላ ቅያሶች የሚታጣጠፉትን እንደዛ ብላችሁ አስቡት። ከዋናው ከሰመሩት መስመር በግራና በቀኝ ሌሎች መስመሮችን ሰሩ ነቢዩ ሰለላሁ ዐለይሂ ወሰለም። ከዚያ ምን አሉ? ያ ቀጥተኛው የአላህ መንገድ ነው አሉና ለነዚህኞቹ ግን ምን ስያሜ ሰጣቸው ምን ስያሜ ሰጡ ነብዩ ሰለላሁ ዐለይሂ ወሰለም ሀዲሂ ሱቡሉ አሉ እነዚህ አላህ አትከተሏቸው ያላቸው መንገዶች ናቸው ወለይሰ ሚንሃ ሰቢሉን ኢላ አለይህ ሸይጣኑን የዱ ኢለይህ ከነዚህ መንገዶች አንድም መንገድ የለም ሰይጣን በእያንዳንዱ መንገድ ላይ ቆሞ ሰዎችን ወደ ራሱ ይጠራል ሀሉማ ይለየ ቀጥታ እዛ ድረሴን ዋናው መስመር ይዘህ የምትሄድ ማዶ ለመድረስ በዚህ ጋር አቋራጭ መንገድ ላሳይህ እያለ ሸይጧን ምን ያደርጋል? ሰዎችን እየጎተተ ቀስ እያለ እየጠራ ያስገባል። ሰው ደግሞ በባህሪው በተፈጥሮ አቋራጭ የመሰለውን መንገድ የመከተል ባህሪ ያለውና በዚህ ጋር ግባ ሲለው እውነት መስሎት እዚያው ገብቶ ዋሎ እንዲሁ በከንቱ ያሰበበት ቦታ ሳይደርስ መንገድ ላይ ያስቀረዋል ማለታቸው ነው ከዛ ነቢዩ ሰለላሁ ዐለይሂ ወሰለም አሁን ነው አንቀጽ ዋና ሀዛ ሲራጢ ሙስተቂመን ይሄ የኔ መንገድ ነው ባላቸው ቀጥተኛ ሲሆን ፈተቢዑሁ ወላ ተተቢዑ ሱቡለ እነዚያን መጋቢ መንገዶችን አትከተሉ ባላቸው ከዋናው መንገድ ይለያቸዋል የሚለውን የቁርአን አንቀጽ ነቢዩ ሰለላሁ ዐለይሂ ወሰለም ከርተዋል እንግዲህ ይሄ በስድስተኛ ደረጃ የተነሳው ትልቁ ነገር የጥሜት መንገዶችን ዋናውን መንገድ ትቶ አቋራጭ መንገድ ያለ ይመስል ዝም ብሎ ከዋናው መንገድ አፈንግጦ ያንን መከተል በራሱ ከትክክለኛ አቂዳ ያወጣል። አንዳንድ ሰዎች ይሄ ኺላፉ ልዩነቱ ምን እንደ ጥሩ አድርጎ የሚሰብኩ ሰዎች አሉና አንተም ያንን ያዝ አንተም ያንን ያዝ አንተም ያንን ያዝ ችግር የለውም አይነት ነገር ሁሉም መንገዶች ወደ አላህ ይወስዳሉ አይነት ነገር ሁሉም መንገዶች ወደ ለንደን ወይም ሁሉም መንገዶች ወደ እንትን ያመራሉ እንደሚባለው አይነት እንዲህ ብለው አንዳንድ ሰዎችን በመስበክ የተለያዩ መንገዶችን እንዲገቡ የሚጋብዙ ሰዎች አሉ አላህ ግን ያለው በቁርአን ወአነ ሀዛ صراطي ሙስተቂምን። ይሄ ቀጥተኛ ሲሆን የኔ መንገዴ ነው ተከተሉት ነው ያለው። ይሄ ማለት መስአላ ፊቅህያዎች ላይ ኢጅቲሃድ ያለባቸው አንዳንድ መስአላዎች ላይ ሰሃቦችም የተከላለፉበት የአረዳድ ግንዛቤ ችግር ያንን ማለት አይደለም። ግን መሰረተ ኢስላም ላይ አርካነል ኢማን፣ አርካነል ኢስላም እንደዚህ መሰረታዊ basic የሆኑ ነገሮች ላይ ግን በደንብ ቁርአኑም ሐዲሱም ያብራራቸው ነገሮች ላይ አንድና አንድ ነው መንገዱ። ከዛ በተረፈ አሻም የሆኑ ነገሮች ሁለት ሶስት አይነት ትርጉም ሊኖራቸው ይችላል። እነዚያንም ቢሆን ሰለፎች ከተከፋፈሉት ውጪ ከዛ በላይ እኛ አስፍተንና ለጥጠን ይዘናቸው እንዲህ አብዝተናቸው እኔም በፈለኩት በዚህ እጓዛለሁ አንተም በዛ ተጓዝ የሚባል ነገር አይሰራም። ሁሉም ወደ ዋናው መስመር ሲራጢ ሙስተቂምን ወደ ተባለው ወደ ነብዩ ሰለላሁ ዐለይሂ ወሰለም ጎዳና መመለስ አለበት። ወደፊት ይሄ ሱቡሉል ዊቃያ ከነዚህ ከኢንሒራፍ ሊጠብቁ የሚችሉ ወሳኢሎች ላይ ስንመጣ እዛ ላይ እናየዋለን። ሰባተኛ አልገፍለቱ አን ተደቡሪ አያትላህ ሸርዕያ ወልከውንያ አንዳንድ ጊዜ ለጥሜት ከሚዳርጉን ነገሮችና ከትክክለኛ ቂዳ ከሚያስወጡን ነገሮች የአላህን ሸሪዓዊም ሆነ ተፈጥሯዊ አንቀጾቹን ከማስተዋልና ከማስተንተን መዘንጋት ይሉናል። ቁርአን እንድናስተነትነው ነው አላህ Wa Ta'ala በነቢዩ ሰለላሁ ዐለይሂ ወሰለም ላይ አውርዶ ወደኛ ያደረሰው። ፍጥረት ዓለሙን ሁሉ ቆም ብለን ሰማዩን ምድሩን የሰማይን የምድርን አፈጣጠር ፍጥረት ዓለሙ በሙሉ ምን እንደሚመስል ያንን አስተውለን የዚህ ሁሉ ባለቤት አላህ ስብሓንሁ ወተዓላ መሆኑን የሱን አህያልነት፣ የሱን ታላቅነት የሱን ቻይነት የሱን ብቸኝነት እንድናስተነትን አላህ በተለያዩ አንቀጾች ጋብዞናል የቁርአን አንቀጾቹን እንድናስተነትን ደጋግሞ ጋብዞናል እነዚህ ነገሮች አለማስተንተን በራሱ አንድን ሰው ከትክክለኛው መስመር ሊያስወጣውና ስተት ላይ ሊጥለው ይችላል ወቀድ ደለ አላ ሃዛ አድለቱን ይላሉ በዚህ ላይ በርካታ ማስረጃዎች ያመለክታሉ አለማስተንተን ለቀልባችን መታሸግ ከትክክለኛው መስመር ለመውጣት ይጋብዛል ይህንን ከሚገልጹ አንቀጾች ሚንሃ አሊፍ ቀውሉ ተዓላ أولئك الذين طبع الله على قلوبهم وسمعهم وأبصارهم وأولئك هم الغافلون النزع على الله سبحانه وتعالى ከላይ ባህሪያቸውን የገለጻቸውን ከሃዲያኖቹን ሲያነሳ الذين طبع الله على قلوبهم እነዚያ ናቸው እነሱ ማለት እነዚያ ናቸው አላህ በልቦቻቸው ላይ ወሰምዒህም በመስሚያዎቻቸው ላይ ወአብሷሪህም በማያዎቻቸው በአይኖቻቸው ላይ ያሸገባቸው አለ አላህ ቀልባቸውን ጆሮአቸውን አይናቸውን የዘጋባቸው የጋረደባቸው ወኡላኢከ እነዚያ ሁሙል ጋፊሉን ዝንጎች ማለት እነርሱ ናቸው ብሎ አስቀምጧል እንግዲህ አላህ ልብን ለማስተንተኛ ጆሮን ሐቅን ለመስሚያ አይንን እውነትን ለማያ ነው ረቡል ዓለሚን የፈጠረው ዳሩ ግን እነዚህ ሰዎች እውነት ሲመጣላቸው ለመቀበል ፈቃደኛ ሳይሆኑ ሐቅና ባጢልን ለማስተንተንና እውነትና ሐሰት የቱ ነው ብሎ ለመለየት ህሊናቸውን አእምሯቸውን ሳይጠቀሙበት ሲቀሩ መስሚያቸውን እውነትን ለመስማት ፈቃደኛ ሳይሆኑ እውነትን ለማየት አንፈልግም ሲሉ ያኔ አላህ በልቦቻቸው ላይ ያሸገባቸው ናቸው እነዚህ የዘነጉ ማለት እነዚያ ናቸው ብሎ አላህ Subhanahu Wa Ta'ala አስቀምጧል። ይሄ አስተንተን በራሱ ከተከክለኛ አቂዳ የሚያስወጣ ነው ነው የሚሉን። ሌላው አንቀጽ የቅድሙ ሱረቱ ነህል 108 ላይ ነው። ሱረቱ አራፍ ላይ ደግሞ 179 ላይ ወለቀድ ዘራአና ለጀሃነመ ይላል አላህ ከሲረን ሚነል ጂን ወልኢንስ ከአጋንንትና ከሰው በርካቶችን ለጀሃነም በርግጥ ፈጥረናል አለ አላህ ለሁም እነዚህ የጀሃነም ሰዎች ሲፋቸው ባህሪያቸው ምን አይነት ነው አለ ለሁም ቁሉቡ ላ የፍቅሁነ ቢሃ ልቦች አሏቸው ልቦቻቸውን አእምሯቸውን አይገነዘቡባቸውም እውነትን ለመረዳት አይጠቀሙባቸውም በቃ ለተንኮል ካልሆነ በስተቀር ለሌላ ለበጎ ነገር አያገለግሉም ላ የፍቀሁነ ቢሃ አለ በእነርሱ አያስተነትኑም ሐቅን ነገር አይረዱም ወለሁም አዕዩኑን ለእነርሱ አይኖች አሏቸው አለ ዳሩ ግን ላዩብሲሩነ ቢሃ በነዛ አይኖቻቸው እውነትን ማየት አይችሉም። እውነታን ለማየት የታደሉ አይደሉም። ሐቅን ለመገንዘብ ልቦቻቸው የሚያገለግሉ አይደሉም። አይኖቻቸውም ሐቅን ለማየት አልታደሉም አለ። ወለሁም አዛኑ ላይስማዑነ ቢሃ ለእነርሱ መስሚያዎች አሏቸው፣ ጆሮዎች ግን አይሰሙባቸውም። ኡላኢከ ከልአንዓም አለ። እነዚህ እንደ እንስሳዎች ናቸው አለ። እንደ ቤት እንስሳ እንደ እንስሳዎች በልሁም አበል እንደውም ከእንስሳም የከፉ ናቸው እነሱ ብሎ አስቀምጦ ላይከ ሁሙል ጋፊሉን አለ እነዚያ እነሱ ዝንጎች ማለት እነርሱ ናቸው ከነሱ የበለጠ በዚህ ምድር ላይ የዘነጋ የተፈጠሩበትን ዓላማ የማያውቁ ለምን ወደዚህ ዓለም እንደመጡ ማን እንዳመጣቸው ወዴት እንደሚጓዙ ምን እንደሚጠብቃቸው እንዲህ አይነቱ ነገር ጭራሽ ተዚህ የማይላቸው ዝም ብሎ መብላት መጠጣትና እንዲሁ መዳራት ከዚህ ውጪ ሌላ ስራ ያሌላቸው ኡላኢከ ሁሙል ጋፊሉን ብሎ እነዚህን እንግዲህ አብዛኛዎቹ ለጀሃነም የፈጠራቸው ከሰዎች ለጀሃነም የፈጠራቸውን ሰዎች ባህሪን ያስቀመጠልን አለማስተንተን ባህሪያቸው እንደሆነ ማለት ነው። ሌላው ሱረቱ ዩሱፍ 105 ላይ ወከአይ ሚን አየትን ፊ ሰማዋት ወልአርድ ስንትና ስንት ተአምራት በሰማያትና በምድር ውስጥ አሉ አለ አላህ የምሩን አለይሃ እነርሱ ከሃዲያኖች በእነርሱ ላይ የሚያልፉ ወሁም አንሃ ሙዕሪዱን እነርሱ ከነሱ ችላ ያሉ ሆነው ሳያስተውሏቸው የሚያልፏቸው የፈጣሪን ሀያልነት የእርሱን ብቸኝነት የእርሱን ታላቅነት የሚገልጹ ነቢያቶች የተላኩበት መንገድ ሀቅ እውነት መሆኑን የሚያረጋግጡ ስንትና ስንት ተአምራቶች በሰማያት ውስጥ አሉ እነርሱ ሳስተውሏቸው የሚያልፏቸው ብለዋል።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 ነው በስምንተኛ ደረጃ ሰዎች ከትክክለኛው መንገድ እንዲወጡ ትክክለኛው መንገድ እንዳያገኙ የሚያደርጋቸው አልኪብሩ ኩራት ነው ይሉናል ኩራት ማለት እንግዲህ ያው ባለቤቱን ወለዲ የድዑ ሷሂበሁ ኢላ ረዲል ሐቅ ኩራት የሚባለው ነገር ኩራት ያለበትን ሰው እውነትን እንዳይቀበል ይጋብዘዋል ብዙ ጊዜ ሐቅን እንዲገፈትር ያደርገዋል ወአደሚ ቀቡልህ ሚመን ጃአ ቢሂ ቢሰበብ ኢሕቲካሪሂ እውነትን ይዞ የመጣን ሰው በመናቅ ማለት ነው ያንን እውነታውን እንዳይቀበል የሚያደርግ አደገኛ ደዌ ነው ይላሉ። ክፉ በሽታ ነው ይሄ። ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አልኪብሩ በጠሩ ልሐቅ ይላሉ። ኩራት እንግዲህ ጥሩ መልበስ፣ ጥሩ መጫማት፣ ውበትን ራስን መጠበቅ፣ ጥሩ መብላት እንደዚህ መሆን ይሄ ኩራት አይደለም በሚል ገልጸው ኩራት ማለት እውነትን በጠሩ ልሐቅ አሉ። በጠሩ ልሐቅ የሚለውን እዚሁ ላይ ሲያብራሩት ዑለማዎቹ ምን ይላሉ? አተከቡሩ ዐለ ልሐቂ ፈላ የቅበሉ እውነት ላይ መኩራትና እውነትን በእውነትነቱ አለመቀበልና መሸሽ ነው እውነትን መገፍተር ማለት ነው ወገምጡ ናሲ ሰውን መናቅ ነው አሉ ኩራት ማለት እንግዲህ እውነትን አለመቀበል ሐቅን ከተረዳው በኋላ አሻፈረኝ ብሎ ያንን መገፍተርና ራሱን ከእውነት በላይ ማድረግና አለመቀበል ነው ገምጡ ናስ ነው አሉ ሌላው ኩራት ማለት ሰዎችን መናቅ ነው መናቅ ማለት ኢህቲቃሩ ወልስቲሃነቱ ቢሂም ሰዎችን አሳንሶ እነሱን መናቅና አሳንሶ ማየት ራሱን ከሁሉም ሰው በላይ ከፍ አድርጎ ማሰብ ይሄ ነው ኩራት። እንግዲህ የብናኝ ክብደት ያህል ኩራት ያለበት ሰው ጀነት አይገባም ብለው ሲናገሩ ነው ሰሃቦች ደንግጠው እኛ ጥሩ አለባበሳችንን ማሳምር ወዘተረፈ እንደዚህ መጓጓዣችን ምናምን ቢያምር ይሄ ከኩራት ይቆጠራል ሲሉ በጭራሽ አላህ ውብ ነው ውብን ነገር ይወዳል ይሄ አይደለም ኩራት ማለት ሰውየው ምናልባት ያደፈ ልብስ ለብሶ ሊሆን ይችላል የኑሮው በጣም የወረደ የደከመ ሊሆን ይችላል ነገር ግን ሰዎችን የሚንቅ እውነትን የማይቀበል ከሆነ ይሄ ሰው ኩራተኛ ጥጋበኛ የሚባልና እንደው የጀነትን ሽታዋን የማያገኛት ከሚባሉ ሰዎች እንዲህ አይነቱ ነው። ካለባበስና ከኢኮኖሚ ጋር ከማህበራዊ ደረጃ ጋር የተያያዘ አይደለም ማለት ነው። ብቻ ኩራት ሰውን ከሀቅ የሚያርቅ ነው። ምን ሲቀጥሉ ምን አሉ? ወኢነ هذا السبب الخطير لهو الذي أمال رأس الشر ومنبعه وأساسه إبليس عن الحق المبين ይሄ አደገኛ ሰበብ ይላሉ ኩራት የሚባለው የሸር ሁሉ አባት የሆነውን ማለት ነው የሸር ሁሉ ምንጭ የሸር ሁሉ መሰረት የሆነውን ኢብሊስን ከግልጽ ከሆነው ሐቅ ያዘነበለው ማለት ነው አማለ ማለት ያዘነበለው ሐቅን መንገድ እንዳይከተል ያደረጉና ከዛ ያስፈነገጠው አደገኛ ሰበብ ይሄ ኩራት የሚባለው ነገር ነው አላህ سبحانه وتعالى ቁርአን ላይ እንዳለው ወይስ ቁልና ሊል ይስጁዱ ለአደም እኛ ለመላእክት በአንድ ጊዜ አስታውሳለ ለአደም ስገዱ አልናቸው فسجدوا። ሁሉም መላእክቶች ሰገዱ ኢላ ኢብሊስ ኢብሊስ ይቀር አለ አላህ Subhanahu Wa Ta'ala እሱሳ أبى እምቢ አለ واستكبر ኮራ وكان من الكافرين። ከካሃዲዎችም ሆነ ይላል አላህ በዚህ በእንቢታው ሳቢያ ማለት ነው ሱረቱል በቀራ 34 ላይ እንደሚያሳየን 34 አንቀጽ ላይ وقد كان أيضا هو السبب الرئيس في ميل غيره من الأمم الكافرة عن اتباع الصراط المستقيم ልክ እንደዚሁም ደግሞ ይሄው ኩራት የሚባለው هو السبب الرئيس ዋነኛ መንስኤ ነበረ في ميل غيره من الأمم الكافرة በርካታ የዓለማችን ህዝቦችን ከሃዲያን ህዝቦች ቀጥተኛውን መንገድ ሲራጡል ሙስተቂም እንዳይከተሉ ያደረጋቸው ዋነኛው ነገር ራሱ ኩራት የሚባለው ሸይጣንንም ከመስመር ያወጣው እሱ ነው። በርካታ ህዝቦችንም ደግሞ ከትክክለኛው መንገድ እንዲያፈነግጡ ያደረጋቸው ይኸው ኩራት ነው ይላሉ። الذي جاءت به رسول الله الكرام صلوات الله وسلامه عليهم እነዛ እንግዲህ የተከበሩ የሆኑ የአላህ መልእክተኞች የአላህ ውዳሴና ሰላም በእነርሱ ላይ ይሁንና ይዘውት የመጡትን ሐቅ እንዳይቀበሉ ያደረገው ይኸው ኩራት ነው አለ ኢዝ ቃለ ተዓላ ፊ በያኒ ሀዚህ ልሐቂቃ አላህ ይህንን እውነታ ሲገልጽልን እንዲህ ይላል ثم بعثنا من بعدهم موسى እንግዲህ ነቢያቶችን በተለያየ ዘመን መላኩን አላህ ገልጾ አሻፈረኝ እያሉ ህዝቦቻቸው እያፈነገጡ ነቢያቶቻቸውን አዛ እያደረጉ በስተመጨረሻ አላህ Subhanahu Wa Ta'ala በርካቶቹን አጥፍቷቸዋል። ከዚያ በኋላ ሙሳንና ወንድሙን ሃሩንን አስነሳን አለ ከነሱ በኋላ አስነስተን ላክን ወደ ማን ኢላ ፊርዓውነ ወመለኢሂ ወደ ፈርዖንና ወደ ባለ ሟሎቹ ወደ መኳንንቶቹ ወደ መማክርቶቹ ላክን አለ ወደ ሀብታሞቹ ቢአያቲና በታምራቶቻችን ታዲያ ፈስተክበሩ አለ ኮሩ እነሱ ኩራት የያዛቸው እውነትን ለመቀበል በተአምር ተደግፎ የመጣን እውነት ለመቀበል ፈቃደኛ አልሆኑም። ሙሳን ናቁ፣ ራሳቸውንም ከእውነት በላይ ማድረግ ፈለጉ። ወካኑ ቀውመ ሙጅሪሚን፣ እነዚህ ከሃዲያን አረመኔ ህዝቦች ነበሩ አለ አላህ። የከለከላቸው ፊራኦንና አጃቢዎቹን አጋፋሪዎቹን ሐቅን እንዳይቀበሉ ያደረጋቸው ኩራት እንደሆነ ይሄ አንቀጽ ያሳያል። ሱረቱ ዩኑስ 75 ላይ ያለው እንደዚሁም በሌላ ቦታ ላይ ስለ አዶችም ሲያነሳ ሱረቱ ሲለት 15 ቁጥር ላይ ፈአማ አዱን فاستكبروا في الأرض ዓዶች በምድር ላይ بغير الحق ያለ አግባብ በጣም ኮሩ አለ አላህ እጅግ ተንበጠረሩ አለ وقالوا من أشد منا قوة ምን አሉ ከኛ የበለጠ ሀያል ማን ነው አሉ ከኛ የበለጠ ብርቱ ማን ነው አሉ ልክ እንደ ዛሬዋ እንደ አሜሪካ እንደነ ሩሲያ እንደመሳሰሉት እንግዲህ ጥጋበኛ ሀገሮች ማለት ነው ከኛ በላይ ማን አለ የሚል እንዲህ አይነት ነገር አንጸባረቁ ምንድነው ራሳቸው ሐቁን እንዳይቀበሉ ያደረጋቸው ኩራት መሆኑን ማለት ነው ፈስተክበሩ ብለዋል የፊራኦንም ሰዎች ፈስተክበሩ ብለዋልና ኩራት በተለያየ ዘመን የነበሩ ህዝቦች የነቢያቶችን መልእክት እንዳይቀበሉ ያደረገው አደገኛ በሽታ መሆኑን ገልጸውልናል። ይሄ እንግዲህ ሰዎች ከትክክለኛ ኩራት ያለበት ሰው ለትክክለኛ አቂዳ፣ ለተውሂድ፣ ለትክክለኛው ለሰለፎች መስመር አይታደልም ብዙ ጊዜ። በዘጠነኛ ደረጃ ኢትባኡ ሸይጣን ዘጠነኛ እንደ ሰበብ የሚያነሱት ሰይጣንን መከተል። ያው እስካሁን ያየናቸው ነገሮች በሙሉ ሰይጣን የሚዘረጋቸው መስመሮቹ ናቸው። መቼም የትኛው እምነት ተከታይ ሰይጣንን ሲያወግዝ በየአቅጣጫው እንመለከታለን አብዛኛው የእምነት ተከታይ ግን ዞሮ ዞሮ ስንመለከት ደግሞ የሰይጣንን መንገድ ነው አብዛኛዎቹ የሚከተሉት ሸይጣን የኛ ጠላታችን ነው እንዳንከተለው አላህ Subhanahu Wa Ta'ala አስቀምጦልናል በበርካታ የቁርአን ጥቅሶች ላይ ሐዲሶች ላይ ነቢያችን ሰለላሁ ዐለይሂ ወሰለም ነግረውናል ለዚህ ነው ወለአድለቱ على ذلك من الكتاب وصحيح السنه كثيره منها ما ياتي ይሄ ሰይጣንን መከተል እንዳሌለብንና ሰይጣንን የተከተል እንደሆነ ከትክክለኛ መንገድ እንደሚያወጣን ከቁርአንና ከሀዲስ የመጡ በርከት ያሉ ማስረጃዎች አሉ። እነዚህን የቁርአን አንቀጾች ለምሳሌ እነሱ የጠቀሷቸውን ስንመለከታቸው ይህንን በግልጽ የሚያሳዩ ናቸው። ሀዲሱን ጨምሮ ሰዎች ሰይጣንን እናወግዛለን ይላሉ። በተዘዋዋሪ ግን እሱ የሚያስተላልፍላቸውን የእሱን ራእይ የእሱን ሹክሹክታ ነው አብዛኛዎቹ የሚከተሉትና ይህም ሰዎችን ከትክክለኛ መንገድ እንዲርቁ የሚያደርግ ነው አላህ ምን አለ ስለ ኢብሊስ ያነሳ سورة الحجر ላይ قال ربي بما اغويتني ጌታዬ ሆይ አለ ኢብሊስ ነው እንግዲህ بما اغويتني እኔን በማጥመምህ ይሁንብህ እኛ አለ እንግዲህ ለኡዘይነነ ለሁም في الارض በምድር ላይ ለነርሱ መጥፎውን ክፉን ነገር መልካም አስመስዬ አሳምሬ አሳያቸዋለሁ ወለ ኡግዌን ነሁም አጅማኢን ሁሉንም አሳስታቸዋለሁ አደምና ዝርያዎቹን ብሎ ፎክረዋል በተግባርም እያደረገው ነው አላህም ራሱ ለፊትና ነው እንግዲህ ኢብሊስን የፈጠረው ቢፈልግ ኢብሊስንም መምራት ሌላውንም ሁሉንም ወለው ሻ አላሁ ለጃአለ ናሰ ኡመተን ዋሂዳ ሁሉንም አንድ ህዝብ ማድረግ በኢማን ላይ ማድረግ ይችላል። ግን አላህ ሊብሉወ ባዕደኩም ቢባዕድን ነው ከፊሉን በከፊሉ ሊሞክር እንዲህ አድርጓል። ኢብሊስም ያኔ እኔን በማሳሳት ምክንያት ስላጠመምከኝ በማጥመም ይሁንብኝ እነሱንም አጠፋቸዋለሁ አጠማቸዋለሁ እስከ ማለት ደርሰዋል። ቃለ ተዓላ ኢነ ሸይጣነ ለኩም አድውን ሰይጣን ለእናንተ ጠላት ነው። ፈተኺዙሁ አድዋ ጠላት አድርጋችሁ ያዙት አለ። انما يدعو ህዝበሁ እሱ ቡድኖቹን ፓርቲዎቹን የሚጠራው ሊየኩኑ ሚን አስሃብ ሰዒር የጀሃነብ ባለቤቶች ይሆኑ ዘንድ ነው መጨረሻቸው ጀሃነብ ይሆን ዘንድ ነው ይህን የሚያደርገውና ሰይጣንን እንግዲህ ጠላታችሁ ነው ጠላት አድርጋችሁ ያዙ ብለዋል ሰዎች ግን ይህንን ነገር ተግባራዊ ሲያደርጉት አይታይም سورة فاطر ላይ እንዳስቀመጠው قال تعالى ምን አለ ሌላም ቦታ قال إبليس ማለት ኢብሊስ ያለውን አላህ حكاية ሲያደርግ ሲነግረን قال فبما أغويتني እኔን በማጠመም ይሁንብኝ ስላጠመምከኝ لأقعدن لهم صراطك المستقيم። በቀጥተኛው መንገድ ላይ እቀመጥባቸዋለሁኝ አለ። ቀጥተኛው መንገድ ላይ ቁጭ ብዬ ለነሱ እሱን እንዳይከተሉ ከዛ አበራቸዋለሁኝ ማለቱ ነው። ዋናው መንገድ እኔ ይዤው ሰዎች እንዳይገቡ መንገዱ በዚህ አይደለም በዛ ሂዱ በዛ ሂዱ እያልኩኝ አበራቸዋለሁ ثم لاتينهم من بين ايديهم ومن خلفهم وعن ايمانهم وعن شمائلهم ከዚያም ከፊት ለፊታቸው ከኋላቸው ከቀኛቸው ከግራቸው ከያቅጣጫው እንግዲህ እየመጣው ጎተጉታቸዋለሁ ወላ ተጂዱ አክተረሁም ሻኪሪን ብለዋል አብዛኛዎቹን አመስጋኞች ሆነው አታገኛቸውም ብለዋል ይሄ ሱረቱል አዕራፍ ላይ እንደተቀመጠው ማለት ነው وقال الشيطان لما قضي الأمر إن الله وعدكم وعد الحق ووعدتكم فأخلفتكم وما كان لي عليكم من سلطان إلا أن دعوتكم فاستجبتم لي من إلال الشيطان يوم القيامة ላይ لما ነገሩ በሚወሰንበት ሰዓት ፈሪቁን ፊል ጀና ወፈሪቁን ፊል ሰዒር ተብሎ ሁሉም ቦታ ቦታውን እንዲይዝ ሲታዘዝ አላህ እውነተኛ ቃል ገባላችሁ እኔ ደግሞ የውሸት ቃል ገባሁላችሁ ያንን ቃሌን አልጠበቅኩም ቃሌን አፈረስኩኝ እኔ በእናንተ ላይ ወማ ካነ ሊ አለይኩም ሚን ሱልጣኒን ለኔ በእናንተ ላይ ምንም አይነት ስልጣን አልነበረኝም ኢላ አንዳውቱኩም ፈስተጀብቱም ሊ እናንተን ጠራኋችሁ አላህ የሚላችሁን ትታችሁ እኔ ስጠራችሁ ግር ብላችሁ መጣችሁ ፈላ ተሉሙን አንፉሰኩም እንግዲህ ማገናዘብ የእናንተ ፈንታ ነበረ ራሳችሁን ውቀሱ እኔን አትውቀሱ ብሎ እንደሚናገር ሱረቱ ኢብራሂም 22 ቁጥር ላይ ጠቅሶልናል በሐዲስም ነቢያችን ሰለላሁ ዐለይሂ ወሰለም ሰይጣን እንዴት አድርጎ ሰዎችን ከትክክለኛው መስመር እንደሚያስወጣ ሲገልጹልን ዒያድ ኢብኑ ሒማር አልሙጃሺዒ ረዲየላሁ ዐንሁ በተናገረው ሐዲስ ላይ አነ ረሱላላህ ሰለላሁ ዐለይሂ ወሰለም ቃለ ዛተ የውሚን ፊ ኹጥበቲ አንድ ቀን ኹጥባ እያደረጉ እንዲህ ብለው ተናገሩ አላሉ አሉ ነቢያችን ስሙ ንቁ አሉ ኢነ ረቢ አመረኒ ጌታዬ አዞኛል አን ኡዓሊመኩም ማ ጀህልቱም ሚማ ዐለመኒ የውሚ ሃላ ዛሬ ካስተማረኝ እናንተ ከማታውቁት የሆነ ነገር እንዳስተምራችሁ ጌታዬ አላህ Wa Ta'ala አዞኛል ለኔም ያሳወቀኝ ዛሬ ነው እናንተም አታውቁትም ነበር እኔም ማላውቀውም ነበር ያ ጌታ ያስተምሮኛል እንሆ ለእናንተ ደግሞ እንዳስተምራችሁ አላህ አዞኛል ከዚህ ውስጥ ምንድነው ኩሉ ማሊን ነሐልቱሁ አብደን ሐላሉን ማንኛውም ገንዘብ ለባሮቼ የሰጠኋቸው በሙሉ ሐላል ነው ማለት ይሄ የተከለከለ ነው ይሄ ክልክል ነው ይሄ እንደዚህ ነው የሚባል ነገር የለም አላህ Wa Ta'ala በቁርአኑ ነቢዩ ሰለላሁ ዐለይሂ ወሰለም በሀዲስ ሀላል አይደለም حرام ነው ያሉን ሲቀር ከዛ በተረፈ ያለው በሙሉ وخلقت لكم ما في الأرض جميعا ነው እንግዲህ وخلق لكم ما في الأرض جميعا በምድር ላይ ያለውን ሁሉ አላህ ሱብሓነሁ ወተዓላ ለሰው ልጅ ነው ለእናንተ ነው የፈጠረው ብሎ አስቀምጧል። ስለዚህ ማንኛውም በምድር ላይ ያለ ሁሉ ለሰው ልጅ የሰጠሁት በሙሉ ሐላል ነው። ይሄ ከብት እቺ እንስሳ አትታረድም፣ ሐራም هذا لله بزعمهم وهذا لشركائنا እያሉ የመካ ሙሽሪኮች እንግዲህ ይሄኛው የአማልክቶቻችን ነው ይሄ አላህ ነው ይሄ አይታረድም ይሄ አይበላም ይሄ አይጋለብም ይሄ አይታለብም ይሄ እንዲህ ወተቱ አይጠጣም ምናምን የሚሉት እንዲህ አይነት ነገር ስለነበር ይሄ ሁሉ ኹራፋት ውሸት ነው መሰረተ ቢስ ነው ማለት ነው በሂራ ሳኢባ ሃም ወሲላ ምናምን የሚሉትን አስተሳሰብ ውድቅ ለማድረግ ነው ወኢኒ ኸለቅቱ ዒባዲ ሁነፋአ ኩለሁም እኔ ባሮችን ስፈጥራቸው ሁሉንም በእስልምና ላይ በትክክለኛው መንገድ ሐኒፊ አድርጌ ነው የፈጠርኳቸው ልክ ከዚህ ቀደም እንዳሳለፍ ነው ሐዲስ ማለት ነው። ሁሉ ይውለዱ አለል ፊጥራ ሁሉም አለል ሚላ በእስልምና ላይ ሆኖ ይወለዳል እንዳሉት ነቢያችን ወኢነሁም አተቱሁም ሸያጢኑ ፈጅታለቱሁም አን ምን አለ አላህ ወኢነሁም እነሱን ሰይጣናቶች መጡና ፈጅታለቱም አንዲንህም ከትክክለኛው መንገዳቸው ከሃይማኖታቸው ከተፈጥሯዊነታቸው ከእስልምና አስወጧቸው ከዚያ አራቋቸው አለ አላህ ወሐረምቱ አለይህም ማ አህለልቱ ለሁም ወሐረመት አለይህም ማአህለልቱ ለሁም እኔ ሐላል ያደረግኩላቸውን ነገር ይሄ የተከለከለ ነው፣ ይሄ የተወገዘ ነው እያሉ እንዳይጠቀሙ ሰይጣናቶች ከለከሏቸው፣ እርም አደረጉባቸው። وأمرتهم أن يشركوا بي ما لم أنزل به سلطانا እኔ ምንም ማስረጃ በእርሱ ላይ ያላወረድኩበትን ነገር እንዲያሻርኩ ሰይጣናቶች ናቸው ለዚህ ያበቋቸው ብሎ ጌታቸው አላህ ስብሓንሁ ወተዓላ ነግሮኛል፣ ይኸው ነገርኳችሁ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም ከማውረደ ፊ ቡኻሪው ሙስሊም ይሄ صحيح ሐዲስ ላይ ከዚህ ቀደም አሳለፈነዋል። አን አብዱላህ ብን መስዑድ ረዲየላሁ አንሁ ቃለ አብዱላህ ብን መስዑድም በተናገረው ሐዲስ ላይ ቀደም ሲል አንስተነዋል። ይህን ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም በእጃቸው መስመር ሰሩ አሸዋው ላይ መሬቱ ላይ በምሳሌ ሰሃቦቻቸውን ለማስረዳት ከዚያ በኋላ ያሰመሩትን መስመር ምናሉ አሉ هذا سبيل الله مستقيما ይሄ ቀጥተኛ ሲሆን የአላህ መንገድ ነው ወደ ጀነት የሚወስደው ነው አሉና ثم خط يمين وشمال ከግራና ከቀኝ ደግሞ መስመሮችን ሰርተው ثم قال هذه السبل እነዚህ የሰይጣን መንገዶች ናቸው አላህ አትከተሏቸው ያለ ወለይሰ ሚንሃ ሰቢሉን ኢላ ዐለይሂ ሸይጣኑን የዱ ኢለይሂ በእነዚህ መንገዶች ላይ አንድም ከነዚህ ከመጋቢ መንገዶች አንድ መንገድ የለም ሰይጣን በእያንዳንዱ መንገድ ላይ ቆሞ ሰዎችን ለማሳሳት ኑ ወደዚህ እያለ ወደዚያ መንገድ የሚጠራ ቢሆን እንጂ እና ተጠንቀቁ አሉና ثم قرأ وان هذا صراطي مستقيما فاتبعوه ይሄ ቀጥተኛ ሲሆን የኔ መንገድ ነው ተከተሉት ብሏል ጌታችሁ ወላ ተተቢዑ ሱቡለ መጋቢ መንገዶችን አትከተሉ ፈተፈረቀ ቢኩም አን ሰቢሊ ከዋናው መንገድ ይለያችኋል የሚለውን የቁርአን አንቀጽ ቀሩ ብለው ኢማሙ አህመድ የዘገቡት ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ነግረውናል ብዙዎች ሰዎች እንግዲህ ገደል የሚከታቸው ሰይጣንን መከተል ነው በአጠቃላይ እንግዲህ ከትክክለኛ አቂዳ ለማፈንገጥ መንስኤ የሆኑ ዘጠኝ ነገሮችን አንስቷል። የመጀመሪያውና ዋነኛው ቀደም ብለን ያየነው አልጀህሉ ቢልዓቂደት ሰሂሃ ትክክለኛን አቂዳን ጠንቅቆ አለማወቅ አለመማር ድንቁርና እንግዲህ ከትክክለኛው መስመር እንድንወጣ ያደርገናል በሁለተኛ ደረጃ ኢትባኡ ዱዓት እሱ ወደ ክፋት የሚጣሩ የክፋት ተጣሪዎች አልአብዋቢ ጀሃነብ ያሉ ወደ ጀሃነብ ደጃፎች የሚጣሩ የእስላምን ቆዳ የለበሱ በኢስላም ስም የሚንቀሳቀሱ እነዚህም ሰዎች ከትክክለኛ መንገድ እንዲወጡ የሚያደርጉ ናቸው ዛሬ በአለማችን ላይ በስፋት የምናየው ማለት ነው በሶስተኛ ደረጃ ዝንባሌዎችን መከተል ነው ብለን አይተናል። ሰው የራሱን ስሜቱን ፍላጎቱን የሚጋልብ ከሆነ ሐቅን የማየት እድሉ በጣም ዝቅተኛ ነው። ከትክክለኛው መንገድ መሳሳቱ አይቀሬ ነው። በአራተኛ ደረጃ አልጉሉ ፊ ደጋግ ሰዎች ሷሊዎችን ወደድን በሚል አንቢያዎችን አውሊያዎችን የተለያዩ ሰዋሊዎችን እንወዳለን በሚል ሰዎች በእነርሱ ላይ ድንበር ማለፍ ገደል እንዴት እንደሚሰዳቸውም ይህንን በሰፊው ተመልክተናል በአምስተኛ ደረጃ ጭፍን ተከታይነት እነሸገሌ ወይም እንትና ያሉት ነገር ሁሉ ሀቅ ነው አይነት ነገር የሚልና እነዚያን ሰዎች መረጃቸው ምንድን ነው ብሎ ሳይጠይቁ ዝም ብሎ በደም ነፍስ መከተል በስድስተኛ ደረጃ የጥሜት መንገዶችን መንገዱ የሀቁ መንገድ አንድ ሆኖ ሳለ የተለያዩ መንገዶችን ከዋናው መንገድ ያፈነገጡትን መከተል ነው በሰባተኛ ደረጃ አላህ ያወረድልን አንቀጾቹን አለማስተንተን ሰማይና ምድር ፍጥረት ዓለም ውስጥ ያሉትን አያትል ከውንያን የፍጥረት ዓለሙን ገጽ ማንበብ አለመቻላችንና ራሳችን አእምሯችንን ዘግተን ዝም ብለን ሆዳችንና ፍላጎታችንን እያባረርን መኖር ይህም ከትክክለኛው መንገድ እንድናፈነግጥ ያደርገናል። በስምንተኛ ደረጃ ኩራት ነው ብለናል። ኩራት እንግዲህ ሰዎችንም ሆነ ኢብሊስን ጨምሮ በርካታ የዓለም ህዝቦችን ያጠፋ አደገኛ በሽታ መሆኑን አይተናል። በዘጠነኛ ደረጃ ሸይጣንን መከተል የሚል ነው የተመለከት ነው። እነዚህ እንግዲህ ዘጠኝ ነገሮች ሰዎች ከትክክለኛ አቂዳ እንዲያፈነግጡ የሚያደርጉ መንስኤዎች ብለው ጠቅሰዋል። በሚቀጥለው ፕሮግራማችን እንግዲህ ከዚህ አይነቱ ከትክክለኛ አቂዳ ፍንገጣ እንዳይከሰትና ትክክለኛው መስመር ይዘን እንድንጓዝ የሚረዱንን የመከላከያ መንገዶችን እንመለከታለን ለዛሬ እዚሁ ላይ አበቃ ነው ቢላሂ ተውፊቅ ወሰለላሁ ዐላ ነቢና መሐመድ ወዐላ አሊሂ ወሰህቢሂ ወሰለም